الله والصلاة والسلام على رسول الله وعلى آله وصحبه ومن والاه اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين أيها الإخوة والأخوات اليوم نتدارس من كتاب بلوغ المرام من أدلة الأحكام كتاب الصلاة رقم الحديث مئة وثمانية وعشرين ዛሬ ኢንሻአላሁ ተዓላ ከቡሉጉል መራም ክታቡ ሶላት ላይ ነው የምንነሳው የሐዲስ ቁጥር 128 ላይ ነው የምንገኘው من يقرأ المتن فليتفضل مشكورا أو مشكورة السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم عن عبد الله بن عمرو رضي الله عنهما أن النبي صلى الله عليه وسلم قال وقت الظهر إذا زالت الشمس وكان ظل الرجل وكان ظل الرجل رجل كطوله ما لم يحضر العصر ووقت العصر ما لم تصفر الشمس ما لم تصفر الشمس ووقت صلاة المغرب ما لم يغب الشفق ووقت صلاة العشاء إلى نصف الليل الأوسط ووقت صلاة الصبح من من طلوع الفجر ما لم تطلع الشمس رواه مسلم وله من حديث بريدة في العصر والشمس بيضاء نقية ومن حديث أبي موسى والشمس مرتفعة طيب جزاك الله خير እህታችን ኪታቡ ሶላህ ስለ ሶላት የሚገልጽ ምዕራፍ ነው ማለት ነው እንግዲህ ለሶላት ቅድመ ሁኔታዎችን የመጀመሪያው ያው ሙስሊም መሆን ነው ቀጥሎ ደግሞ ንጽህና ነው ንጽህና መሆን ነውና ስለ ንጽህና አይተናል ቀጥሎ ወቅት የሚባል ነገር አለ ሶላቱ ጊዜ መግባት የሚባል ነገር አለ ያው ንጽህና ካለቀ በኋላ ወደ ሶላቱ የምንመጣው ለሶላቱ ደግሞ የሚያስፈልገው ጊዜና ሰዓት ያስፈልገዋልና ስለሱ ሊነግረን ነው ኪታቡ ሶላህ ሶላት ማለት ቋንቋዊ ፍቹ ሶላት ስንል አሁን እኛ ምን ማለታችን ነው ቋንቋዊ ፍቹ ዱዓ ማለት ነው ጸሎት ማለት ነው ሶሊ ካለ ስገድ ማለት ሳይሆን ዱዓ አድርግ ማለት ነው የቋንቋ ፍቹ ሶላት የተባለው ሶላትም ሶላት የተባለችበት ውስጧ ዱዓ ስላለ ነው ዱዓው ግን እርግማን እንዳይመስላችሁ አሶላቱ ሉገተን አዱዓኡ ቢልኸይር ነው የሚለው ሶላት ማለት በቋንቋ ፍች በአረበኛ ቋንቋ በጥሩ ነገር መጸለይ ጾለት ማድረግ ማለት ነው فهو الشائع في كلام العرب قبر الشرع شريعه መጥቶ ሶላት ስገዱ እቺ ነገር ሶላት ትባላለች ከማለቱ በፊት ሶላት የሚለውን ቋንቋ ለጾት ይጠቀሙት ነበረ ለዚህም አላህ Subhanahu Wa Ta'ala ቋንቋውን ሲጠቀም በቁርአን ላይ ቋን ወረደ በአረበኛ ስለሆነ ምን አለ ወሰሊ عليهم ان صلاتك سكن لهم አለ ወሰሊ عليهم ማለት بمعنى ادعو لهم ነው عليهم لهم ነው ዱዓ አድርግላቸው ጸልይላቸው واستغفر لهم ምህረት ጠይቃቸው ነው ለነማን ለኸይር ለሰሩ ተከታዮች ሲል ወሰል ያለ ስገድላቸው ማለት አይደለም አሁን በሸሪዓ ፍች ብንሄድ ስገድላቸው ነው የሚሆነው አይደለም ሶላት አድርግላቸው ማለት ነው። ሸሪዓው ፍችስ ምንድነው? ሶላት ብትባሉ ምን ትላላችሁ? ሶላት ማለት እስቲ ግለጸው እስቲ ግለጪው ብንባል ምን ልንለው እንችላለን? ሶላት ማለት እ ንግግሮችን ተግባራቶችን ለየት ያሉ ተግባራቶችን የሚያካትት የምታካትት በተክቢራ የምትጀመር በአሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ በማለት የምትቋጭ የሆነች የዒባዳ ዘርፍ ሶላት ትባላለች ነው የምንለው طيب ሶላት የተባለችበት ቋንቋዊ ፍቹን ስላካተተች ነው እሱ ምንድነው ብለናል ወሆ ዱዓው ቢልኸይር በኸይር ነገር መጸለይ ጸሎት ማድረግ ማለት ነው እና ጅምሁር ዑለማ ያሉበት የተጓዙበት የቋንቋ የፉቃዎችም ሆኑ የቋንቋ ባለቤት የአረበኛ ቋንቋ ባለቤቶችም ቢሆኑ ይሄ ነው ትክክለኛው የቋንቋ ፍቹ በጥሩ ነገር ዱዓ ማድረግ ሲሆን ሸሪዓዊ ፍቹ ደግሞ አሁን በገለጸው መልኩ የምትገለጽ ነው ሶላት መቼ ነው ግዴታነቷ የመጣው በእኛ ኡመት ላይ ሶላት ግዴታነቷ የተመጣው በመቼ ዓመተ ሂጅራ ነው ወይም ከሂጅራ በፊት በስንተኛው ነው ብንባል መልሳችን ይሰማል አይደል طيب እየተሰማ ከሆነ በስንተኛው ጊዜ ነው ሶላት ግዴታ የሆነችው ከሂጅራ በፊት ነው ወይስ ከሂጅራ በኋላ ነው ከሂጅራ በፊት ከሆነ ስንት አመት ይቀድማል? ከሂጅራ በኋላ የሚልም አለ ማሻአላህ ሶላት ግዴታ የሆነችው እንደምታውቁት መቼ ነው? በሚዕራጅ ጊዜ ነው። ሚዕራጅ ላይ ነው። ሚዕራጅ ማለት ከኢስራ ጋር ኢስራ ከመካ ወደ ፍልስጤም ምድር መህር ሲሆን ሚዕራጅ ማለት ደግሞ ከዚያ ወደ ሰማይ ያደረጉት ነው የዛን ሌሊት ነው ሶላት ግዴታ ነው የተነገረው ስለዚህ ከዛ በኋላ ደግሞ መቼ ነው ሂጅራ ያደረጉት ወይስ ከዛ በፊት ነው ወይስ ከዛ በኋላ ነው የሚለውን قبل الهجرة بنحو ثلاث سنين ከሂጅራ በፊት ሶስት አመት እንግዲህ ሁለት አመት ምን ሊያጋጥማቸው ይችላል ሶስት የሚል ያጋጥማቸዋል የአመቱ ጫፍና ጫፍ ላይ ሲሆን ለምሳሌ ሁለት አመት ከዘጠኝ ወር ቢሆን ሶስት አመት የሚባለው ገባቸዋል አንዳንዶች ደግሞ ወደታች አጥፈው ሁለት አመት ይዟቸው ይችላሉ ሁሉም አያጣላም እንደ ያለው ሂሳብ ያለ ነው የማጣጣት ወይም ደግሞ አንዱን በአንዱ የማጥፋት ስሌት የሚባል ነገር አለ ስለዚህ ሶላት ግዴታ የሆነችው በሚዕራጅ ጊዜ ሲሆን ከሂጅራ በፊት ከሶስት አመት በፊት ነው ያው ቁርጣ አጎ ሳይሆን እዛ አካባቢ 3 አመት አካባቢ እንደማለት ነው ሶላት ግዴታ ስትሆን ሁለት ረካ ሁለት ረካ ግዴታ የሆነችው በሰፈር ያለ ሶላት አሁንም ሁለት ረካ ነው የሚሰገደው በአገር ቤት ያለ ሶላት አራት ነው የሚሰገደው መግሪብና ፈጅር ሶ ይቀር ማለት ነው መግሪብስ መጀመሪያም ሶስት ሆና ነው የግድታ የሆነችው ባለች ትቀጥላለች በአገር ቤትም በሰፈርም ማለት ነው ለምን ከተባለ ፈይና ውትሩ النهار የቀን ውትር ናት ተብሏል የሌሊት ውትር አለና ሶስት ረካ የቀን ውትራችን ደግሞ መግሪብ ናት ተብሏል መቋጫ ወኢላ ሱብሃ የፈጅር ሶላት ሲቀር አሁንም እሷስ መጀመሪያም ሁለት ረካ ሆና ነው ግዴታ የሆነችው የመጣችው አሁንም በሰፈርም በአገር ቤትም ሁለት ረካ ነው የምትሰገደው ለምን فانها تطور فيها القراءات قراءات አርዝሞ የሚቀራበት ከመሆኑ አንፃር ሁለት ረካ ብቻ ላይ እንዲቆም ተደርጓል ሶስት አራት ረካ እንዲሆን አልተፈለገም طيب فهاتان الصلاه فهاتان الصلاتان بقيت على ما فرضت عليه የፈጅርና የመግሪብ ጉዳይ መጀመሪያም ግዴታ በሆነበት ላይ ጸንቶ ቀርቷል ዙሁር አሱር ኢሻ ሶስቱ ሶላቶች ግን በአገር ቤት አራት ይሰገዳሉ በሰፈር ሁለት ረካ መጀመሪያውን በነበረበት በወረደችው ማለት ነው እሺ ሶላት ግዴታነቱ 50 ሶላት ነበር የመጣው መጀመሪያ ላይ ግን ነብዩ አለይሂ ሰላቱ ወሰለም ተቀብለው ሲመጡ መንገድ ላይ ነብዩላህ ሙሳ አግንተው አናግረዋቸው ይሄን ወመቶች አይችሉም መልሰህ አስቀንስ ብለዋቸው ተመላልሰው አምስት አስደረሱት ከአምስት በኋላ አሳቸው ጌታን እንደው አስተህያሉ ትንሽ ከብደኛ ካሁን በኋላ ሀጅ ማስቀነሳሉ አላህ سبحانه وتعالى ቃል አይቀየርም አምስት አድርጌልሃለሁ ግደታውን አጅሩን ግን ያው 50 አድርጌልሃል በአምሳ 50 ይጀልሃለሁ overtime አድርጌ ብሎ አላህ ነግሯቸዋል አስረድተውናል ነግረውናል ማለት ነው ስለዚህ ሶላት በየ ነብያቶች ጊዜ ከኛም በፊት በነበሩት ነብያቶች ላይ ራሱ የቻለ ትልልቅ ነገር ለየት የሚያደርጋት ነገር አለ ማለት ነው ማለት ስግደቱ በፊትም ነበረ በእኛው ኡመት ላይ ግን አሰጋገዱና ጊዜው የተለየው እንጂ ሶላት በሁሉም ነበረ ሶላት ከሌሎቹ ዳጊዎች ለየት የሚያደርጋት ነገር አለ ምን ይመስላችኋል የዘካ ግዴታነት የሐጅ ግዴታነት የጾም ግዴታነት የደረሰ በምን መልኩ ነው ነቢያችን ጋር አለይሂ ሰላም የደረሳቸው ድንጋጌው በሰይድና ጅብሪል አማካኝነት ነው ሶላትስ በማን አማካኝነት የመጣችው ቀጥታ ነብዩ አለይሂ ሰላቱ ወሰለም ከአምላካችን ከአላህ Subhanahu Wa Ta'ala ሚዕራጅ ላይ አድርገው ሆዶ ነው ተቀብለው የመጡት ማለት ነው ስለዚህ ሌላው በመላእክት ሲመጣ እሷ ግን በቀጥታ ሄደው መቀበላቸው ራሱ የሶላትን ከባድነት ያሳያል ያውም ብዙ ጉዞ ተጉዘው ልዩና ግሩም የሆነ ጉዞን ተጉዘው ደክሞ ለፍተው ነው ያመጡ የተገኘችው እንደ በቀላል አይደለም ብዙ አጃይብ አሳይቷቸው ነው طيب ሌላው ሶላት ሰማይ ላይ መሰጠቷ ራሱ አንድ ደረጃ አለው ፈርድነቷ ምድር ላይ ሳይሆን ሰማይ ላይ ነው ሁለተኛው ያለ ዋሲጧ ያለ መላእክታ በቀጥታ ማግኘታቸው ሶስተኛ አምሳ ሶላት ግዴታ ተደርጎብን እንደገና ተግባሩ ተቀንሶልን አጅሩ በዛው መቀጠሉ ይሄም ለየት ያደርጋታል ሶላትን ማለት ነው ሶላት ከአርካን الاسلام ነው ከአርካን ኢማም ተቆጠረው እ ሶላት ከአርካን ኢማም ነው አይደል ተቆጠረው ከአርካን الاسلام بعد الشهادتين ከሁለት ሸሃዳ ሸሃዳ ላ ኢላሃ ኢላላህ ወአነ ሙሐመድ ረሱላህ ከሚለው በኋላ ቀጥላ የምትመጣ መሆኗም ለየት ያደርጋታል ከሌላው ድንጋጌ ማለት ነው ሌላው የሶላት ጉዳይ ለአላህ Subhanahu Wa ባርነትም የምናሳይበት ዝቅ ማለትም የምናሳይበት ለአላህ ተዋርደን ዝቅ ብለን ወደ አላህ የምንቃረብባት ነገር ብትኖር የሶላ ጉዳይ ነው። ንጽህናችን ጠብቀን ንጹህ ቦታ ላይ በንጹህ ቀልባችን በንጹህ ሰውነታችን በተከበረው ግንባራችን መሬት ላይ ተደፍተን የምናደርጋት ኢባዳ መሆኗ ለአላህ Subhanahu Wa Ta'ala ፈህወ መሳደብ ጀመረ የሰው ልጅ ለፈጣሪው ቅርብ ከሚሆንበት ነገር ሁሉ ምን ላይ ያሉት ነብዩ አለይሂ ሰላቱ ወሰለም ምን ሲሆን ነው አሉ ሱጁድ ላይ ሱጁድ የሚገኘው ጾም ላይ ነው ሀጅ ላይ ነው ሶላት ላይ ነው ስለዚህ ሶላት ውስጥ በምንገባበት ሰዓት ለአላህ በጣም ተዋዶ ተናንሰን ራሳችን ዝቅ አድርገን ወደሱ ደግሞ በጣም የምንቀርበት ሰዓት ነው ማለት ነው ይሄም ለየት ያደርጋታል ሶላት ዲሃም ሀብታምም እ አቅመ አዳም የደረሰውም ሽማግሌውም ልጆችም የሚሳተፉባት ኢባዳ ብትኖር ሶላት ነች ዘካስ ሐጅስ ዲህ ያገኘዋል <coughs> የሐጅ ዘካ ጉዳይ ዲሃ የለውም። የሶላትን ለየት የሚያደርጋት ይሄ ነገር ነው ይላሉ ዑለማዎች። የሶላት ግዴታነቷ በቁርአንም በሐዲስም በኢጅማዕ በዑለሞች አንድነት ድምጽም የተረጋገጠች ነች። የሶላት ግዴታነት ሰማይ ከበላያችን መሆኑ ሁላችንም እንደምንረዳው ሶላት ግዴታ መሆኑን ማንም ያውቃል። ዋጅብነቷ ከድናችን በጣም የታወቀች ነች። ስለዚህ ሶላት የሚባል ነገር የለም ያለ ሰው ምን ይሆናል? ካፊር ካፊር ይሆናል ማለት ነው። ሶላትን በመሳነፍ በእንዝላልነት በግዴለሽነት የተዋሰውስ ዋጅብ መሆኗን ያውቃል። ግን ሳይሰግድ ያሳለፈ ሰው ምን ይሆናል? እክተለፈ ፊህ ዑለማ ዑለማዎች የተለያየ አቋም ላይ ያላቸው ልዩነት አላቸው በምን ላይ ልዩነታቸው ወንጀል አይደለም ብለው አይደለም እ ይከፍራል አይከፍርም ነው ኺላፋቸው እንጂ ከባድ ወንጀል መሆኑ ሁሉም ተማምኖበታል ስለዚህ ሶላትን ማሳለፍ የለብንም ከባድ ነች የሶላት ጉዳይ ነው እሺ እንግዲህ እንደዚህ ያለችው ሶላት ትልቅ ቦታ ያላት መሆኗን ለመግለጽ ነው ይሄን ያህል ለመተንተን የተገደልኩት ማለት ነው በአብዛይ በአገራችን ጾምን ተው መተው ነው የሚከብረው እንጂ ሰው ሶላት ላይ እንዝላልነት ስንፍና ግዴለሽነት ሰፍቶ ስለሚታይ ሁላችንም ቤተሰቦቻችንን የሶላትን ከባድነት የሶላትን ትልቅነት አሳውቀን እንዲሰግዱ እናድርጋቸው ሶላት ሳይሰግዱ ሙስሊም ነኝ የለም ሳይሰገድብን መስገድ አለብን እኛ የተወነውን ሶላት ስንሞት ስገዱብን መባል ዋጋው ስለዚህ ምን ያስፈልጋታል ንጽህና እንደሚያስፈልጋት ጊዜ ያስፈልጋታል ዙሁር የዙሁር ሰዓት ሲገባ ነው አሱር የአሱር ሰዓት ሲገባ ነው መግሪብ እንደዛው ስለዚህ የሶላት ወቅቶችን እንዴት ማወቅ አለብን ከምንስ መማር አለብን አይ የሶላት ወቅት ተነግሮናል በሐዲስ عن عبد الله ابن عمرو عبد الله ابن عمرو عمرو ከሆነ ከራዋ ቀጥላ ዋው ትጻፋለ ብያቸዋል ዑመር ከሆነ ከራዋ ቀጥሎ አትመጣም እዚሁ ጠጋ ብላ የምትጻፈው ማለት ነው እንጂ ሌላው ሊመጣ ይችላል عن عبد الله بن ابن عمرو ነው رضي الله عنهما أن النبي صلى الله عليه وسلم يا الله ملكتنيا قال بلوال تناغروال من وقت الظهر يالو የዙህር ወቅቱ መቼ ነው ብለህ ለጠየቅ ብለሽ ለምትጠይቂ የዙህር ወቅቱ اذا زالت الشمس ፀሐይ ከመካከለኛ ሰማይ ከሰማይም ብርት ወደ መግቢያዋ ዘንበል ማለት ከጀመረችበት ሰዓት ጀምሮ ነው እሺ ወካነ ዚሉ الرجل ከጡሊሂ እና የሰውየው ቁመት ጡሉ الرجل ዚሉ الرجل ማለት ዚሉ المرأة ቢሆን ያው ነው ወንድ ይባል እንጂ ሴት ቢሆን ያው ናት ዛፍም ቢሆን ያው ነው የማንኛውም ነገር ጥላ ማለት ነው የተፈለገው ሰውየው አይደለም የማንኛውም ጥላ በራሱ ልክ ሲሆን ከጡሊሂ ማለት እንደሱ ርዝመት ሲሆን ነው ሰውም ከሆነ የሰው ኢማራ ህንጻም ከሆነ የህንጻው ጥላ በራሱ ልክ እስከሆነ ያ የዙህር ወቅት ነው እስከ መቼ ይቀጥላል ማለም يحضر ወቅቱ ሶላት العصر የአሱር ጊዜና ገደብ እስካልገባ ድረስ አለ ይሄ የአሱር ገደቡ መቼ ነው እሱን ማለት ነግረህ ነው ወይም ሊነግረን ነው ምን አሉ ወወቅቱ العصر ያሉ ደግሞ አሱር የሚገባበት ሰዓት ለመጥቀስ ነው ማለም ተስፈረ ሸምሱ ማለም ተስፈረ ሸምሱ ፀሐይ ቢጫ እስካልሆነ ድረስ ነው የአሱር ወቅቱ ደግሞ ፀሐይ ቢጫ እስካልሆነ ድረስ ነው አለ ብትሆንስ ፀሐይ ቢጫ ብትሆን ሶላት አሶር አይሰገድም ሳትገባ ኮን ቢጫም እኮ ነው ገና እያየናት ስለዚህ ወቅተ الاختيار የሚባል ነገር አለ ተመራጭ ጊዜ የሚባል አለ ከዛ በኋላ ቀጦ ይሆናል ማለት አይደለም ፀሐይ ሙሉ በሙሉ እስካልገባኝ ድረስ የአስር ሶላት ይገኛል መገኘቱን ነገር ግን ወቅተ እክትያር የሚመረጠው ሰዓት ያው ፀሐይ ቢጫ እስካልሆነ ድረስ ነው ቢጫ ከሆነችስ ከዛ በኋላ መስገዱ ይጠላል እንል ነው ዋናው ወቅት አልፏል ነገር ግን እስካልገባይ ድረስ ወቅቱ አይጠፋም ነው የምንለው ከገባይ ገባይ ነው ወወቅቱ ሶላት المغرب የመግሪብ ሶላት ወቅቱ ጊዜው ደግሞ አለ አሁን ማብቂያ ማብቂያው መናገር ጀመረ ማለም የግቢ ሸፈቁ ሸፈቁ እስካልገባ ነው መነሻው ያው ፀሐይ ከገባችበት ነው የሚነሳው የመግሪብ ወቅት ማብቂያው ደግሞ ማለም የግቢ ሸፈቁ ጅባስ በልት የምንለው ወይም የማታ ወጋገን አለ አይደል ፀሐይ ከገባይ በኋላ የሷ ብርሃን ይታየ ይታየ ቆይና ጭርስ ሲያደርግ እንግጥ ያለ ጨለማ ይመጣል ጅብ አስበል ሲያሉትም ለዚህ ነው ገና ቀን እየመሰለ ውጭ ዱር ይውላ ሰውየው ያ ሲጠፋ እንግጥ ያለ ጨለማ ይመጣል ጅብ ይመጣል ለዚያ ነው ወጋገን ወይም ደግሞ ጅብ አስበልት የምንለው እሱ እስካልገባ ድረስ የመግሪብ ወቅት ይገኛል ማለት ነው እሱ ከጠፋ ልክ እንደ ጧጧቱ ፈጅር በማታ የሚታይ ነገር አለ እንደ ፈጅር ያለ ጎህ ነገር አለ እሱ እስካልገባ ድረስ መግሪብ አለች ነው እሱ ግብት ካለሳ የኢሻ ወቅት ገባ ማለት ነው እሺ የኢሻ በዛ ከገባ ደግሞ መጨረሻው እስከ መቼ የኢሻ ወቅት ነው የሚያስፈልገን ለዚያ ወወቅቱ ሶላት العشاء ያሉ የኢሻ ሶላት ጊዜውና ገደቡ ደግሞ ኢላ ንስፍ الليل አልአውሰጢ ኢላ ንስፍ الليل እስከ ሌሊቱ ግማሽ ነው አለ እስከ ሌሊቱ ግማሽ ያ ደግሞ አልአውሰጥ የሆነ መሐከለኛ የሆነ አልአውሰጥ ያለ መሐከለኛ ንስፍ ለሌል አውሰጥ ማለት ያው የሌሊቱ ግማሽ ማለት ነው የሌሊቱ ግማሽ ሲሆን وبهذا يكون قد ذهب الثلث الاول ونصف الثلث الاوسط ማለት ነው ሌሊቱ ስንት እንበልሲ አጠቃላይ 24 ሰዓት ነው አለትና ቀን ሌሊቱ ስንት ሰዓት ነው አውሮፓዎችን አይደለም ኢትዮጵያውያኖችን ነው የምጠይቀው 12 ሰዓት 12 ለሶስት ሲከፈል ለሶስት ሲከፈል 12 ስንት የሚሆነው طيب ለሶስት ስንከፍለው አራት አራት ነው የሚሆነው ስለዚህ የመጀመሪያው ሁለተኛው መካከለኛው የመጨረሻው ብለን እንከፍለዋለን ማለት ነው 12 ለሶስት ስንከፍለው የመጀመሪያው አራት ሰዓት ثلث الاول እንለዋለን ወይም የሌቱ የመጀመሪያው እንለዋለን መሀከለኛው አራት ደግሞ አውሰኛ እንለዋለን የመጨረሻው ስለዚህ አሁን ምንድን ያለን ንስፍ ሌሊል አውሰጥ የሌሊቱ የሌሊቱ የመካከለኛው ሰዓቱ ግማሽ እያለን ነው ከጫፍ አራት ከጫፍ አራት ያዙና መካከል ላይ አራት አለን አራትን ስንከፍለው ሁለት ሰዓት ሁለት ሰዓት አራት ሲደመር ስድስት ማለት ነው። እስከ ስድስት ሰዓት ነው ማለት ነው ባጭሩ። በነገራችን ይሄን ደግሞ ወደ አውሮፓ ስትወስዱት ኢላን ስፍሌል ሲለን አውሮፓም እንደዛው ስድስት ሰዓት ከሆነ ያላችሁ እስከ ሶስት ሰዓት ማለት ነው። ሁለት ሰዓት ከሆነ ያላችሁ ሁለት አንድ ሰዓት ማለት ነው። እንደ ሌሊታችሁ ነው። ኢለንስፍ ነው በቃ እስከ ግማሽ ማለት ነው። ወወቅቱ ሶላት الصبح ከዛ በኋላስ እዚህ ጋር ትልቁ ነገር ከግማሽ ሌሊት በኋላ ኢሻ ያልሰገደ ሰው ቢሰግድ ምንድነው የሚሆነው ሶላቱ ዑለማ ኢለ ንስፍ ሌሊ ማለት ዋና የሚመረጠው ሰዓት ልቅ ቅድም ለፀሐይዋ እስካልተቀየረች እንዳልነው ተመራጩ ሰዓት ማለት ነው ከዛ በኋላ ሲጠላል ሶላቱ ግን ያው ሶላት ነው የሚሆነው የሚሉ አሉ ሌሎቹ የለም በጭራሽ እስከ ሌሊት ግማሽ ነው ተብሏል ከዛ በኋላ ቀዷ ነው የሚሆነው እንጂ እለታዊ ሶላት አይሆንም በጭራሽ ብለው የሚከራከሩም አሉ ስለዚህ አዋጭና በላጩም ልንወስደው የሚቻለው እስከ ሌሊቱ ግማሽ ነው ከዛ በኋላ ማቆየት የለብንም ነው ዋናው ጁሙሩ ኳይቶ ብዙዎቹ እስከ ፈጅር የሚሉ አሉ ፈጅር እስካልወጣ ድረስ የሚሉ አሉ ስለዚህ በረመዳን ካያችሁ በገጠሩ ማታ ዝም ብላ ያድሩና ሌሊት 78 ሰዓት ተራው ይጀምራሉ እሻን ጨምሮ አንድ ላይ ማለት ነው ይሄ ስተት ነው እንደውም ሼኹል ኢስላም ተይሚያ እንደሚለው እስከ 4 ሰዓት መሆን አለበት እሻ መቆየት የሚመረጠው እስከ 4 ሰዓት መሆን አለበት ከአራት ሰዓት በኋላ ጥሩ አይደለም አይታውቅም አንዳንድ ጊዜ ሌሊቱ ቀጠር የሚልበት ሰዓት ስለሚኖር ንስፈል ሌሊት ሊያመልጠን ይችላል የሚል ነገር አለው ወይም አላቸው طيب ووقت صلاه الصبح የሱብሂ ሶላት ደግሞ ጊዜው ከምንድነው የሚነሳው ምን ጥሩዕ الفجر ፈጅር ከቀደደበት ወይም ከጀመረበት ሰዓት ከወጣበት ሰዓት ጀምሮ እስከ መቼ ነው ማለም ተጥሉዕ الشمس ፀሐዋ እስካልወጣች ድረሳ የፈጅር ሶላት ጊዜው ነው ነው ፀሐይ መውጣት ከጀመረች አለቀ ረዋሁ ሙስሊም ሙስሊም ዘግቦታል ሐዲሱ ሰሂህ ነው ወለሁ ለሙስሊም من حديث بريدة አሁን ያወራው ከአብዱላህ ኢብኑ አምር ነበር ያለፈውን ሐዲስ ቡረይዳ በዘገበው ሐዲስ ደግሞ እዛው ሙስሊም ላይ ፊል ዓስሪ የአስርን ሶላት ያብራራ ባልበት ሁኔታ ላይ የሚጨምረው ቃል አለ ምን የሚል ወሸምሱ በይضاء ነቅያ ቅድም እንድን ያለው ወወቅቱ العصر ማለም لم ሸምሱ ብሎ ነበር አይደለ ወሸምሱ በይضاء ነቅያ ብሏል ደግሞ ይሄኛው ዘገባ ማለት ነው ፀሐዋ ነጭ እስከሆነ ድረሳ ነው በይዷ ማለት ነጭ ማለት ነው ነቅያ ማለት ደግሞ ጥርት ያለች ነጭ ነጭ ሆኖ የተወሰነ ነጭ ወደ ቀይ የቀላቀለ ወደ ጥቁር የቀላቀለ የሚባል ከለር አለ እንደዛ ሳይሆን ንጹህ ነጭ ማለት ነው ወደ ቢጫነት ያልተቀየረ ያልተቀየረች ነጭ ማለት ነው طيب ስለዚህ አሱር እስከዛ ነው እያለ ነው ወሚን ሐዲስ አቢ ሙሳ አቡ ሙሳ አሻሪ ባስተላለፉለትና እሱም በሳቸው በኩል በዘገበው ሐዲስ የማሆኑ ሙሂም ወሸምሱ ፀሐዋ ወደ መግቢያው ሳትጠጋ ከፍ ብላ ያለች ነጭ ንጹህ እስካለይ ድረስ አሱር ሶላት ነው የአሱር ሶላት ወቅት ነው በሚል አስቀምጦታል ነው እሺ እንግዲህ ዙሁር ፀሐይ ከመሀከ ሰማይ ዘንበል ስትል ነው ብለና ወደ መግቢያው አቅጣጫ እና የእያንዳንዱ ጥላ በራሱ ልክ እስከሚሆን ዙሁር አለ ማለት ነው። ዘንበል ካለበት ሰዓት ጀምሮ አንድ ልክ እስከሚሆን ድረስ የራሱን ቁመት የሚያከስካለ ጠረስ እስከሚሆን የዙሁር ወቅት ነው። ከዚያ በኋላ ወደ ቢስለይ ወደ 250 ሲገባ ደግሞ ዙሁር ገባ ማለት ነው ዙሁር ማን አሶር ገባ ማለት ነው አሶር ደግሞ እስከመቼ ይቀጥላል ጻሃዋ ንጹህ ሆና እስካልገባ ዝቅ እስካላለ ድረሳ ማለት ነው ወይም ደግሞ እስካልገባ ይደረሳ ከገባይበት ሰዓት ጀምሮ ደግሞ ሸፈቅ እስካልገባ ድረስ ወጋገው እስካልገባ ድረስ የመግሪብ ወቅት ነው ሸፈቁ ከገባ በሳ ጀምሮ የኢሻ ወቅት ይገባል እስከ ግማሽ ሌሊት ማለት ነው ፈጅር ፈጅር ከማን የፈጅር ሶላት ፈጅር ከወጣበት ሰዓት ጀምሮ ፀሐይ እስካልወጣች ድረስ ወቅቱ ነው ነው አሁን ማንቀረን ያልተነገረ የሶላት ወቅት ማን ነው የፈርድ ሶላት ተነግሮ አጠቃላይ የዱሃዋ ነው እንግዲህ ክፍተት ያለው ሶላት ከሌሊቱ ከግማሽ ሰዓት ከግማሽ ሌሊት ጀምሮ ፈጅር እስከሚወጣ ያለው ከፀሐይ መውጣት በኋላ ጀምሮ ሰማይ መሀል ሰማይ እስከምደርስ ሰዓት ባለው ክፍተት አለ ማለት ነው። አለዚያ በዙህርና በአሱር ክፍተት የለም። በአሱርና በመግሪብ ክፍተት የለም። በመግሪብና በኢሻ መካከል ክፍተት ሰዓት የለም። አንዱ ሲያበቃ አንዱ ይተካል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ፈአቂሙ الصلاه ይላል ሶላትን ቀጥ አጋችሁ ስገዱ ይላል አቂሙ ነው የሚለው የሚገርማችሁ ስገዱ አይደለም እ ስገዱ አይደለም የሚለው ሶላትን ቀጥ አድርጋችሁ ያዙ ነው የሚለው طيب ان الصلاه كانت على المؤمنين كتابا موقوتا ሶላት በአማኞች ላይ ጊዜ የተገደበላት የተበጀለት ግዴታ ሆናለች አብዱላህ ብኑ አባስ ባስተላለፉት ነብዩ አለይሂ ሰላቱ ወሰለም የሶላት ወቅቱ በዚህና በዚህ መካከል ነው ብለው መናገራቸውን ተገልጿል ጅብሪል መጣና አምስት ሶላት አሰገዳቸው ሶላቱ መጀመሪያ መጀመሪያ ወቅት ላይ አሰገዳቸው በሁለተኛው ቀን ደግሞ ወቅቱ መጨረሻ መጨረሻ ላይ አሰገዳቸው የመጀመሪያው ወቅቱ መጀመሪያ መጀመሪያ ላይ የሁለተኛው ቀን ደግሞ መጨረሻ መጨረሻ ላይ አሰገዳቸው ከዚያ በኋላ ያንተም ሆነ የተከታዮችህ የሶላት ጊዜ አሁን ባሳየው ትናንት ባሳየውና ዛሬ ባሳየው መካከል ላይ ነው በማለት እንደነገራቸው ዘግበዋል ይሄ ዘገባ ሰሂህ ሆኖ በእነማሙ ቡኻሪ ተዘግቦልን እናገኘዋለን طيب እዚህ ጋር ብዙ ነገር ማንሳት ይቻላል ሶላት በሰዓቱ መሰገድ ያለበት ሆን ብሎ ሰውየው እያወቀ እንቅልፍም ሳይወስደው ሳይረሳም ሶላት ቢያሳልፍ ቀዷ ያወጣል አያወጣም ሰፋ ያለ ኺላፍ ነው ያለው አንዳንዶቹ እንደውም ሲያንሰው ነው ቀዷው እንጂ አይቀርም የሚሉ አሉ። አንዳንዶች ደግሞ መንተረከ ሶላት ፈቀ ከፈረ ጀህረን ያሉት ቀዷ ያውጣ አላሉም። ከሌ ቀዷ ወጣ ነብዩ አጸደቁት የሚባል ነገርም የለም። ስለዚህ እንቅልፍ ጥሎ ከሆነ ረስቶ ከሆነ ችግር የለውም። በነቃበት ባሳወሰበት ይስገተባ አውቆ ከሆነ የተው ለምን ይሰግደዋል የሚሉ አሉ። መቼም ሰግዶ እዛው ይቀበለው ማይቀበለው ማየት ይሻላል። ቀዷውን አውጥቶ ማለት ነው ከመተው እንጂ ብዙ ዑለሞች ይከራከራሉ ቀዷ ጭራሽ የለውም የሚሉ ተውበት ብቻ ነው የሚጠበቅበት የሚሉ ብዙዎች አሉ እሺ ቀጥሉ السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على نبينا محمد صلى الله عليه وسلم وعلي برزة برزة الأسلمي رضي الله عنه قال قال كان رسول الله صلى الله عليه وسلم يصلي العصر ثم يرجع أحدنا إلى رحله في أقصى المدينة والشمس حية وكان يستحب أن يؤخر أن يؤخر أن يؤخر من العشاء وكان يكره النوم قبلها والحديث بعدها وكان ينفتل من الصلاة الغداة حين يعرف حين يعرف الرجل جليسه ويقرأ بست بستين إلى إلى المئة متفق عليه ماشي وعن أبي برزة الأسلمي أبو برزة الأسلمي كتب له صحابي تزجب رضي الله عنه አላህ ስለወደለት ይቀበለው አነሁ ቃል እርሱ አለ ማለት ተዘግቧል ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ የነበረው ባህሪያቸውን ሊገልጽ ነው እኛ እንድንከተላቸው እንድንተገብረው ማለት ነው ስራቸውን ምን ነበሩ አለ ይሰልል አስራ አስርን ይሰግዱ ነበረ ወቅቱን ነገር ነው ያስሩ ወቅት እንግዲህ በአጠቃላይ እሳቸውስ በተግባር ያሳዩት እንዴት ነበረ የሚል ጥያቄ የተነሳ ሲመስል ጊዜ እሳቸውማ አስሩን ይሰግዱ ነበር የሚሰግዱ ነበሩ ثم يرجعوا አስሩን መስጊድ ሰግደው ይመለሳል ثم يرجعوا ከዛ ይመለሳል አሐዱና አንዳችን ከሳቸው ጋር የሰገደ ማለት ነው ኢላ ረህሊሂ ማለት ወደ ጓዙ ጓዝ መቼ የሚቀመጠው ቤት አይደል ኢላ ረህሊሂ ማለት ኢላ በይቲህ እንዴ ማለት ነው። ወደ ቤቱ ይመለስ ነበረ። ግን ጥሪቃሉ ራህለ ማለት ጓዝ ማለት ነው። ፊ አቅሶል መዲነቲ ከመዲነተ ሙነወራ መጨረሻ ጫፍ የሚባለው ቦታ ተመልሶ መጥቶ እቤቱ ይደርስ ነበረ። የዛን ጊዜ ሰፈሩ ቁባ ደርሷል ብን ለምሳሌ ከመስጂዳችን ከነቢዩ አለይሂ ሰላም መስጊድ ሰግዶ ወደ ቁባ ይመለስ ነበር እንደ ማለት ነው። የመዲናዋ ጫፍ ላይ መጨረሻ ወደ መጨረሻ በኩል ያለው ለመስጊዱ የመጨረሻ ወሸምሱ ፀሐዋ ሐየቱን ማለት ምን ማለት ነው ሐየቱን ማለት ህያው ሆና እያለች ማለት ነው ወሸምሱ ሐየቱን ህያው ሆና እያለች ህያው ማለት ቦታ የተፈለገው ምንድነው ሳትገባ ማለት ነው ወይም ደግሞ በይዷው ነጭ ሆና እያለች ገና እንደ ጸዳች ማለት ነው እዚህ ጋር እንደሚያሳየን ነብዩ አለይሂ ሰላቱ ወሰለም የአስሩን ሶላት ቀደም ብለው ወቅቱ ወዳው እንደገባ ይሰግዱ ነበረ ከሳቸው ጋር የሰገደ ሰው መኪና የለውም እንዳሁኑ ደረጃ የለም ብስክሌት የለም በእግሩ የሚመለሰው ያውም ተረጋግቶ ከዛ ሰግዶ ህዶ ቤቱ ሲደርስ ፀሐዋ ምንም ሳትቀየር ማለት ነው እባብ በአረብኛ ቃል ምን ይባላል ሐየት ይባላል ወሸምሱ ሐየቱን እያንዝህም ስለዚህ እባብ ብላችሁ ሊያተረጉሙ ሐየቱ ማት ህያው ሆና ማለት ነው እባብ ሐያ የተባለችበት እባብ ስንት ዓመት ይቀመጣል ሳይንስ የተማረ ህይወቱ እስከ ስንት ዓመት ይቆያል ይባላል ብዙ ዓመት አዎ ብዙ አመት ስንት ወደ ሺህ ዓመት ይቀመጣል ይባላል እንግዲህ والله اعلم እባ ብዙ ጊዜ አይታችሁ ከሆነ በገጠሩ ከላይ ቆዳውን እየገሸለጠ እየታደሰ ታድሶ እያደረገ ብዙ ጊዜ ይቆያል ይሄ ማለት ምንም ሳይበላው ምንም ሳይገለው ለማለት ነው ከተገደለ በልጅነት ይሞታል የመኖር እድል አለው ማለት ነው የሰው ልጅ አሁን አብዛኛው እድሜው ስንት ነው ብንባል ስንት ነው ከ67 ነው ከ60 አመት ቢቀመጥ ነው ይሄ ሲባል መቶ የሚቀመጥ የለም ማለት አይደለም መቶ 30 የሚቀመጥ ኖር ይችላል አብዛኙ ማለት ነው እባብም ብዙ አመት የመቀመጥ እድል ስላለው ሀያ የሚለው ነገር ስያሜ ተሰጠው ይላል እና ፀሐይዋም አሁን ሀያ የተባለችው ለዛ ነው ምንም ሳትሆን ሳትገባ ባለችበት ሳትቀየርን ማለት ነው طيب وكان يستحب ان يؤخر من العشاء كعشاء صلاه ማዘግየትን ይወዱ ነበረ يستحب የሚወዱ ነበሩ ነብዩ አለይሂ ሰላቱ ወሰለም አን يؤخر ማለት ማቆየትን من من العشاء ማለት من صلاه العشاء ማለት ከኢሻ ሶላት ማዘግየትን ይወዱ ነበር እስከ መቼ እስከ 4 ሰዓት ኢለ ሱሉስ አወል ነው የሌሊቱ የመጀመሪያው አንድ ሶስተኛ እስከሚሆን ድረስ ማቆየት ዱ ነበር ነው እንጂ ከአራት ሰዓት ማቆየቱ ደግሞ ጥሩ አይደለም ወካነ የክረሁ ነውመ እንቅልፍ ይጠሉ ነበረ ቀብለሃ ማለት ከሷ በፊት ከሷ ከየትኛው ከምኗ ከሷ በፊት መተኛትን ይጠሉ ነበር ከኢሻ ሶላት ማለት ነው ከኢሻ ሶላት በፊት መተኛትን ይጠላል ለምን አጋጣሚ እንቅልፍ ይዘዋል ግማሽ ሌሊት ያልፋል ሶላቱ አለፈ ማለት ነው ፈርድ ሶላት ሳይሰግድ መተኛትን አይወዱም ነው ወልሐዲሰ ወሬ ማብዛትንም ይጠሉ ነበረ ويكره الحديث እንደማለት ነው والحديث ማለት بعدها ከሶላት العشاء በኋላ ወረን ይጠላሉ ዶሮና ሙእሚን አንድ ነው ይላሉ በጊዜ ተኝቶ ቀደም ብሎ መነሳት ማለት ነው የሰነ መግሪብ ሳይሰግዱ እንዲያተኙ ዶሮ ከመግሪብ ፍቅር ማለት መሰለኝ ኢሻን በሰዓቱ ሰግዱ መተኛት ማለት ነው ከኢሻ በፊት ምኝታን ይጠላሉ ሶላት እንዳያልፈው ከሶላት በኋላ ወሬ ማውራት ከኢሻ ሶላት በኋላ ማውራት ይጠላሉ እ ሲያወራም ሽቶ ይዘቀዘቃል ይተኛል ከዛ ፈጅር ያመልጠዋል ማለት ነው በዚህ በኸልጆች በአረቦች ሀገር እንግዲህ እናንተን አላቅም ሌሎቹ ሲያወሩ ያመሻሉ እስከ ፈጅስ እስከሚቀርብ ፈጅር ሲደርስ እንተኛ ብለው ይተኛሉ ሶላቱ ፀሐይ ሲወጣ ይሆናል ማለት ነው አዲስ አበባም እንዲያ ነገር ይታያል ብዙ ጊዜ ፈጅር የሚሰገደው ፀሐይ ከወጣ የሚሰገድበት አጋጣሚ አለ እንደዛ መሆን የለበትም ከኢሻ በኋላ ወሬ ይጠራሉ ወሬ ይጠራሉ ሲባል ያው በጣም ሰዓት የሚያቃጥልና ፈጅር የሚያስመልጥ ማለት ነው ምናልባት እንግዳ ሊመጣ ይችላል እንድናወራ የሚያስገድድ ነገር ሊፈጠር ይችላል ያን ነገር ማድረጋችን ክልክል ነው ማለት አይደለም አሉ ባልታ ወሬ ማለት ነው የተፈለገው እንጂ ዒልም የሚማር ሰው ከሆነ ሱብሂንም የማያሳልፍ ከሆነ ችግር የለውም طيب وكان ينفتل من صلاه الغداة وكان ነበሩ ينفتل ማለት يرجع ይመለሱ ነበር ከምን من صلاه الغداة صلاه الغداة صلاه الفجر صلاه الصبح የምንላት ያው አንድ ናት የማለዳ ሶላት ማለት ነው ከማለዳዋ ከፈጅር ሶላት ይመለሱ ነበር እቸ حين يعرف الرجل جلسه አንድ ሰው በጎኑ የተቀመጠው ማን እንደሆነ በሚያቅበት ሰዓት አሁን እንደዚህ እያሉ የሚገልጹት ለምን እንደሆነ ገብታችኋል ሰዓት የለም እዛ ጊዜ አንድ ሰዓት ተኩል ሁለት ሰዓት ተኩል ለማለት 12 ሰዓት ለማለት ሰዓት የላቸውም በሰዓቱ መገለጽ ያለበት በድርጊት ነው የሀገራችን ሰው ስንት አመት ነው ሲባል ይሄን ያክል በምን አወቀው አይ በከሌ ጦርነት በዛ በከሌ በተዋጋበት አመት ያል ተብያል ይላል በድርጊት ይገልጹታል ማለት ነው ይሄም እንደዛው እየገለጹ ያሉት አሁን አንድ ሰው ሱብሂን ሰግዶ ከነብዩ አለይሂ ሰላቱ ሰላም ጋራ ተመልሶ ይመጣል ተመልሶ የመጣበት ሰዓት ምን አይነት ሰዓት ነበረ ቢባል አንድ ሰው ጓደኛውን ማወቅ በሚችልበት ሰዓት ነጋ ብሏል ማለት ነው። እንዲያው ኮረንት የሚባል ብርሃን የለም፣ ጨለማ ነው የሚሰሩት። በዛን ጊዜ ሲፈጅር ትንሽ ፈካይልላቸዋል። ሰግደው ሲጨርሱ ሰው በጎኑ ያለው ማወቅ በሚጀምርበት ሰዓት ይመለሱ ነበረ። ስለዚህ ቢሰራት እንደፈጀረ ቶሎ ይሰግዳሉ ነው የሚያሳየን በጥቅሉ ለምን ሲሰገድ ብዙ ሰዓት ይፈጃል ቁርአን ያስረዝማሉ ከዛ ጨርሰው ሲመለሱ ጓደኛ ጓደኛው በሚያቀበል ሰዓት ይመለሳሉ ምን ያህል ቢቀሩ ነው እንደዚህ የሚሆነው ጓደኛ ጓደኛው በሚያቀበል ሰዓት ይመለሳሉ ስንል እንደፈጀረ ከሰገዱ ጓደኛ ጓደኛው በሚያቀበል ከመለሱ ምን ያህል ቢቀሩ ነው وكان ነበሩ يقرأ የሚቀሩ ቢስቲን ከ60 ኢለ المئات እስከ 100 አንቀጽ አንቀጽ ነው እዚህ ጋር እሺ 60 ጁዝ እንዳይመስላችሁ ቢሲቲን ከ60 ኢለ المئات እስከ 100 አንዳንድ ጊዜ 60 አንዳንድ ጊዜ 70 አንዳንድ ጊዜ 90 እያሉ እስከ 100 ከ100 ብዙም አያልፉም ለማለት ነው ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው የዘገቡት ትክክለኛ ሐዲስ ነው ይሄ ሐዲስ የነገርኳችሁ እያሉ ነው ወዕንደሁማ ይላል አንዳንዱ ቁጥር ሊሰጥ ይችላል እዚህ ቦታ ላይ ወዕንደሁማ ቡኻሪና ሙስሊም ዘንድ ማለት ነው ወዕንደሁማ እነርሱ ጋ ማለት ነው እነማን ጋር ሁለት መሆናቸውን ማ በሚል ጠቅሶታል ወዕንደሁማ ከሁለቶች ዘንድ አንድ ማለት ነው ቡኻሪና ሙስሊም ሚን ሐዲስ ጃቢር ቅድሚያ ያወራ ነው ከአቡ በርድ ስለሚ ነበር በሌላ በኩል ደግሞ ከጃቢር በተዘገበው ሐዲስ ወልዒሻኡ ዒሻ ሶላት አህያንን አንዳንድ ጊዜ ይቀድሙሃ ያስቀድሟታል ማለት ወቅቱ መጀመሪያ ላይ ይሰግዷታል ማለት ነው እሻ እንደገባው ዳውኑ واحيانا አንዳንድ ጊዜ ደግሞ يؤخرها ከወቅቷ ወደ መጨረሻው ዘግየት ያደርጓታል ከተመደበላት ሰዓት ከመጀመሪያው ሳይሆን ወደ መጨረሻው ያመጧታል ይህን ሐዲስ ያብራሩት ምናሉ اذا راهم اجتمعوا عجل አለ ሰጋጆቹ የሚያሰግዷቸው ሰዎች መስጊዱ ክትት ብለው ገብተው ካገኙ አጀል ቀልጠፋ አግባ ያሰግዳሉ የሚጠበቅ ሰው የለማ واذا راهم ابطؤوا ዘግየት ብለው ሰጋጆቹ ተከታዮቹ <clears throat> ዘግየት ብለው ካዩአቸው ደግሞ አኸረ ያቆያሉ ማለት ነው አንዳንድ ጊዜ ያስቀድማሉ አንዳንድ ጊዜ ያዘገያሉ ማለት እንደ ሰው አገባብ አይተው ይሰግዳሉ ኢማም ማለት የተከታዮቹን የህዝቦቹን ምንነት ማንነት የሚከታተል ሰው ነው ከተትሎ ከገቡ ማን ይጠበቃል ያቺ ሳካል ደርሰት ተብሎ አይጠበቅም መሰገድ ያለበት እ ወቅቱ ገብቶ ማለት ነው ሰው ካልመጣ ደግሞ ማጣደፉም ዋጋ አለው ጀማ ይበልጣልና ሰው መጠበቅ አለበት ማለት ነው والصبح የሱብሂ ሶላት كان النبي صلى الله عليه وسلم يصليها بغلس كان النبي نبي ነበሩ يصليها የሚሰግዷት የሱብሂን ሶላት بغلس በጨለማ እንደፈጀረ በወገግ ሳይል ይሰግዱ ነበር ለዚህማ ተብሎ ሰግደው ሲመለሱና ሲወጡ ጓደኛ ጓደኛው የሚያቀበት ሰዓት ነበር ያለ ለዚህ ነው ወሊ ሙስሊሚን አለ ቅድም ወንደሁማ ነበር ሁለቱም ነበሩ አሁን ደግሞ ሙስሊም ብቻው የዘገበው ሐዲስ አለ ሌላ ደግሞ ወሊ ሙስሊሚን እንደ ሙስሊም ዘገባ من حديث ابي موسى كابو موسى الاشعري حديث فاقام الفجر የፈጅርን ሶላት ጀመሩ ወይም አቆሟት ሄነ እንሸቀ الفجر ፈጅሩ ጎሁ ቅድድ እንዲያደረገ ማለት ነው ወናሱ ሰዎች ላይካዱ በማይቀርብበት ያርፉ ሊያቅ بعضهم ከፊላቸው بعضهم ከፊሉን ሰዎች ከፊል ከፊሉን ማወቅ በማይችልበት ሰዓት የፈጅርን ሶላት ይጀምሩ ነበር ወይም ይሰግዱ ነበር ማለት ነው طيب በአጠቃላይ የሶላት ወቅት ይህን ይመስላል። ወቁርአን አልፈጅር እነ ቁርአን አልፈጅር ካነ መሽሁዳ አላህ የፈጅር ሶላት ቁርአን ብሎ ጠራት። ወቁርአን አልፈጅር ማለት ወሶላት አልፈጅር ማለት ነው። የፈጅርን ቁርአን አለም ቁርአን ስለሚበዛባት ነው እንጂ የፈጅር ሶላት ማለት የተፈለገው እነ ቁርአን አልፈጅር ካነ መሽሁዳ የሌትና የቀኑ መላኢካ የሚሳተፉባት የሚገኙባት ሰዓት ነችና ከፍተኛ ትኩረት ሰጧት እያለ አላህ። እኛ ደግሞ ከሶላት ሁሉ የምናጠፋው በሶላት ቢኖር ፈጅር ሶላትና አሰር ነው። አጅብ ነው። የአስር ሶላት ከራር ነች። ሶላትና ስገዱ አደራ ሲል አላህ Subhanahu Ta'ala ለየት አድርጎ ወሶላት ቢውስጧ የአስር ሶላት የሱብህም ቢሆን ከባድ ነች። አይደለም ፈርዱ ሱና የሱቢ ሱና እንኳን ማምለጥ ከቤተሰቡ አንድ ሰው እንደተቀነሰበት ይቁጠረው ብለው ነብዩ አለይሂ ሰላቱ ወሰለም ገልጸዋል ከቤተሰቡ እንደሞተበት ነው ማለት ነው እሺ ቀጥሉ وعن رافع بن خديج رضي الله عنه قال كنا نصلي المغرب مع النبي صلى الله عليه وسلم فينصرف أحدنا وإنه ليبصر مواقع نبله متفق عليه ماشي رافع ابن خديج كم يبالغبا خديج اسم سمروشي إن أنت سمعناك خديجة كونها ها كمتابه هي اسم مهنو ስም የሚሆነው رضي الله عنه انه قال እርሳቸው ማነው ራፊ ኢብኑ ኸዲጃ አለ ማለት ነው ኩና ነበርን ኩና ነበርን ኑሰሊል መግሪበ መግሪብን እንሰግድ ነበር ከማን ጋር مع رسول الله صلى الله عليه وسلم ከነብያችን ጋር የምንሰግድ ነበርን እናስ ሲሉት ፈየንሰሪፉ ይመለስ ነበር አሐዱና አንዳችን ከማከራችን ከሰገነው ማከራ አንዱ ይመለሳል አለ ወኢነሁ ጉዳው ነገሩ ለይብሲሩ የሚያይበት ሰዓት በሆነው መዋቂዓ ነብሊሂ የጦሩን ወደቂያ ገብቷቸዋል ምን ማለት የፈለገው فينصرف احدنا አንዳችን ይመለስ ነበረ وانه لا يبصر مواقع የጦሩን መውደቂያዎች ማረፊያ በሚያይበት ሰዓት ይመለስ ነበረ መግሪብን ሰግዶ ምን ማለት የተፈለገው መግሪብን አያዘገዩአትም ወዳውኑ ፀሐይ እንደገባች ይሰግዷታል የሰገደው ሰው ተመልሶ የሚመጣበት ሰዓት ምን ያህል መሽቷል የሚል ጥያቄ ብታነሱ ድንጋይ ወሮሮ የወረወረው ድንጋይ የሚያርፍበትን ቦታ የሚያቅበት ጦር ማለት የሚወረወር ጦር አለ አይደል እናንተ ዱላማ አትይዙም አታውቁትም ጦር ይወረወራ በጣም ይሄ ለማመር ነበር ለምንም እያሉ እና እሱን የያዘውን ጦር ቢወረውረው የት ቦታ ላይ እንደሚወርቅ በሚያቅበት ሰዓት ይመለሳል ወደው ፀሐይ እንደገባች ይሰገዳል ማለት ነው ሰግሮ ሲመጣ አይጨልምም ነበር ለማለት ነው በጣም አጂብ የሆነ አገላለጽ ነው የገለጸው استحباب تعجيل صلاه المغرب ማለት ነው የመግሪብን ሶላት ማስቀደሙ የተወደደ ነው في اول وقتها ባይሆን ፀሐይ ሳይገባ እንዳሰግዱት ፀሐይ እንደገባ ማለት ነው ምክንያቱም ሰግዶ የተመለሰው ሰውዬ የወረወረውን ነገር የሚያርፍበትን በሚያይበት ሰዓት ተመልሷል በመቼ በነቢያችን ጊዜ ማለት ነው አንድ ሱሐቢ በነቢያችን ጊዜ እንደዚህ ነበረ ካለ ያ ነገር የነቢያችን አስተምሮ ተደርጎ ነው የሚወሰደው طيب ይችን ከማለት አንፃር ይመስላል አንዳንድ ሐነፊዮች የመግሪብ ወቅት አጭር ናትና ፀሐይ እንደገባ ፀሐይ እንደገባ አዛን ተብሎ ሱና አይሰገድም ቀጥታ ወደ ፈርድ ነው መገባት ያለበት ይላሉ ሌሎቹ ደግሞ የለም ነብያችን አለይሂ ሰላም ከአዛን በኋላ ሰግደዋል እየሰገዱ ያያቸው ሰዎችም አይተው አጽድቀዋል እንደው መረ ስገዱ ስገዱ ስገዱ ብለው ከመግሪብ በፊት ሆትረካ ስገዱ ስገዱ ብለው ባይሆን ቀለል አድርጋችሁ እሱም ለፈለገ ሰው ብለዋል طيب المراد بالغروب هو غروب قرص الشمس جميعا بحيث لا يرى منه شيء ونقل الإجماع على ذلك طيب من قلنا الغروب هذا نصلي المغرب مع رسول الله فينصرف أحدنا وإنه لا يسوي مواقع نبله مغرب يسوي نبره ما تاو ፀሐይ ከገባ በኋላ ነው እያለና ያለው أن النبي كان يصلي المغرب إذا غربت الشمس وتوارت بالحجاب ነብዩ አለይሂ ሰላቱ ወሰለም ፀሐይ እንደገባ መግሪብ ይሰግዱ ነበረ ወተዋረፍ بالحجاب በመደበቂያዋ በምትደበቅበት ሰዓት የሚላለ ስለዚህ ያው ፀሐይ ከገባች በኋላ ነው ሰግደው ሲመለሱ ጦር ወይም የሆነ ድንጋይ ቢወረወር የሚወረውሩበትና የሚያርፍበትን የሚያውበት ሰዓት ነበረ ጊዜው የሚሆነው ብሎ ገለጹ ለዚህ ነው ወቅቱ መግሪቢ ማለም የስቁጥ ኑሩ ሸፈቂ በሚልም የሚዘግቡ አሉ። የመግሪብ ወቅት የፀሐዩ ብርሃን እስካልወደቀ እስካልገባ ድረስ ነው እንደሚለው። ስለዚህ የመግሪብ ወቅት እስከ ቀዩ ወጋገን መግባት ድረስ ይቀጥላል። ይህን የሚሉት አቡ ሐኒፋ ሻፊዒ ኢማሙ አህመድ ናቸው ይላል ሶዋቡም ትክክለኛውም ይሄው ነው ትክክለኛውም ይሄ ነው ይላሉ አንጡ وعن عائشة رضي الله عنها قالت أعتم رسول الله صلى الله عليه وسلم ذات لي... ذات ليلة بالعشاء حتى ذهب عمة ليل ثم خرج فصلى وقال إنه لو لوقتها لولا أن أشق على أمتي رواه مسلم عائشة بس لنا حديث سراجنا الله لله جنة اندهلنا أنها قالت أعتم النبي أعتم ما ማለት ነው አጨለሙ በጣም አመሹ ለማለት ነው ጨለመ ሲመሽ ነው በጣም አመሹ ማለት ነው አዕተመ ነብዩ ነብያችን አመሹ ذات ليله አንድ ቀን ሌሊት አንድ ቀን ሌሊት ማለት ነው ቢልዒሻይ ያመሽት ከምንድን ነው ዒሻን ከመስገድ በጣም አምሽተው አሰገዱ እስ ምን ያህል አምሽተው ነው ቢባል ሐታ ዘሃበ አመቱ ለይሊ የሌሊቱ አብዛኙ ወይም ደግሞ ከሲሩ ምን ሰዓት ለይል ማለት ነው ሰዓት ብዙ ሰዓት እስከሚሄድ ድረስ አመሹብን ማለት ነው ለምን ቅድሚያ የሻወቱ እስከ ግማሽ ነው ብለናል አመት የሚለው ደግሞ አብዛኝ ተረጉመው ይምታ ይጋጭብታል ከዛኛው ጋራ ስለዚህ ብዙ ሰዓት እስከሚሄድ ድረስ ማለት ነው ከኢሻ ወቅት ብዙ ወቅት እስከሚሄድ ድረስ የኢሻ ወቅት እስከ ስንት ብለናል? እስከ ግማሽ ሌሊት። ከግማሽ ሌሊት አብዛኛው የሚባለው ስንት ሰዓት ቢቀር ነው? ስድስት ሰዓት ከሆነ ስድስት ተኩል ሶስት ሰዓት ነው አይደለ? አመቱ የሌሊቱ አብዛኛው የምንለው ከስድስቱ ሰዓት አብዛኛው አራት ሰዓት እስከሚሄድ ማለት ነው። አራት ከሶስት ይበልጣል። ከሁለት ይበልጣል እስከዚያ አመሹ ثم خرج ከዚያ ወጡና ፈሰላ ሰገዱ አሰገዱ ነው ሰው ተከተዋል ወቃል ከዚያም አሉ መጨረሻ ላይ ኢነሁ ኢነሁ متى አይል አይል ወቅት الذي صليت او صلينا فيه ما አሁን የሰገድንበት ሰዓቱ አሉ ለወቅቱሃ ትክክለኛ ሰዓቷን ነው አሁን የሰገድነው አሉ የማን ሰዓት የኢሻ ለወቅቱሃ ወላሂ እቺ አሁን የሰገድንባት ሰዓት ትክክለኛ የኢሻ ወቅቷ ናት በቃ እስከ ዛሬውስ ያም ወቅቱ ነው እንደው መሆን ያለባት ሰዓት ናት የምንለው ነገር አለ አይደል ነገር ስናዳንቀው እንደዛ ነው አሁን ሰገችበት ሰዓት ሰዓት ነበርሽ ከልቧ አሉ ባይሆን ኡመቶች ይቸገሩብኛል እንጂ ነው እዚህ ጋር ለውላ አን አሹቀ አላ ኡመቲ በዚህ ሰዓት ስገዱ ብዬ ባዝ ኡመቶችን ማስቸገር ይሆንብኛል እንጂ ባይሆንብኝ ኑሮ ቢሆን ኑሮ ይሄ ትክክለኛ መሰገጃው ሰዓት ነበር ብለዋል። ለዚህ ተብሎ የሌሊቱ አንድ ሶስተኛ እስከሚሄድ ድረስ ኢሻ ማዘግየቱ ይወደዳል የሚል ለዚህ ነው። የሌሊቱ አንድ ሶስተኛ እስከሚያልፍ አራት ሰዓት እስከሚሆን ማለት ነው። 12 ሰዓት ሌሊት በሚገኝበት ሰዓት ነው የምንለው። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። ስለዚህ የኢሻን ሶላት ማስቀደሙን ማዘግየቱ የሚወደደው ማዘግየቱ የፈጅን ሶላትሳ ማዘግየቱ የሚወደደው ማስቀደሙ ማስደሙ የመግሪብስ የዓስርስ ከሁር ከኢሻ ሶላት በስተቀር ማስቀደሙ ነው ከ ከስራ ሁሉ በላጩ ምንድነው በስጠይቃቸው አንዱ ሶላትን في اول وقتها መጀመሪያ መጀመሪያ ወቅት ላይ መስገድ ነው ብለው ነግረውታል ኢላ العشاء ነው እዚህ ጋር የምንወስደው ኢሻ ሲቀር ኢሻስ ኡመቶችን ያስቸግራለሁ ብለው ነው እንጂ የሌሊቱ አንድ ሶስተኛ እስከሚያርፍ ቢያቆዩት በጣም ይወደዳል ለምን ወይነው ለኢነሁ ለወቅቱሃ ብለዋልና ማለት ነው እዚህ ጋር አንድ ህግ አለ ዑለሞች የሚያነሱት በየፊቅህ ቦታ ላይ የሚያነሱት እንደመረጃ ትልቅ ነገር አለ አሁን ነብዩ አለይሂ ሰላቱ ወሰለም ኢሻን እንደዚህ አዘግይቶ መስገዱ በጣም ጥሩ ነበር አሉ ግን እተወዋለሁ ማታቸው እኮ ለምን ሰዎችን እንዳላስቸግር አሉ። ከዚህ አገላለጽ ምን አሉ? ደርኡል መፋሲዲ ሙቀደሙን አላ ጀልቢል መሳሊህ ይላሉ። ጉዳትን ነገር መከላከል አደጋን ነገር መከላከል እንደ ህግ ስንወስደው ሙቀደሙን ተቀዳሚ ነው ከምን አላ ጀልቢል መሷልህ ጠቃሚን ነገር ከማምጣት አደጋን ነገር መከላከል ይቀደማል ይበልጣል ለሰዎች የተወሰነ ቅንጦት ነገር የሚያሳይ ነገር ለምሳሌ ቅንጦትነት ነገር የሚያሳይ ነገር ማምጣቱ ጥሩ ነበረ ነገር ግን ያን ነገር ማምጣቱ ሌላ የሚያስከትለው ችግር ካለ ችግሩ መተዋለ ችግሩ እንዳይመጣ መጥበት ያ ነገር ማለት ነው ይሄው እሳቸው አሁን የኡመታቸውን መቸጋገር እንዳይመጣባቸው መከላከል ነው ያዙት በሌላ ቦታ እነማ ቡዕቱ ሙየስሪን ወለም ትብዓቱ ሙዓሲሪን ብለዋል የተላካችሁት አሉ ያው የኔ መላክ እናንተ ምን ፈርገውና የምትከተሉት የተላካችሁት ለማገራራት እንጂ ለማስቸገር ለማካበድ አልተላካችሁምና ኡመቶች ላይ ችግር እንዳታመጡ ማስቸጋገር እንዳታመጡባቸው አደራ ገራገር አድርጉላቸው ነው ይሄ ማለት ሸሪዓው የሰጠውን ገር አታካብዱባቸው ለማለት እንጂ ሸሪዓው ያዘዘውን ጥላችሁ ህዝቡ የሚፈልገውን ህግ አውጡ ለማለት አይደለም انما بعثتم ميسرين ولم تبعثوا معسرين አሉ ያ አላህ አንድ ሐዲስ አምጡና ሰዓታችን ያለቀ ይመስለኛል አልፋለሁ وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا اشتد حر فأبردوا بالصلاة فإن شدة حر من فيه جهنم متفق عليه إذا اشتد إذا اندت وعن أبي هريرة كأبو هريرة تزجب رضي الله عنه أنه قال ساتشو آلو من آلو ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ የሚቀጥለውን ተናገሩ አሉ። ኢደሽተደል ሐሩ አሁን ስለ ዙሁር ወቅት ነው የሚነግረን። ኢደሽተደል ሐሩ ሙቀቱ በሚበረታና በሚጠነክርበት ሰዓት ፈአብሪዱ አቀዝቅዙ ቢሶላቲማ ሶላቱን ለመስገድ አቀዝቅዛችሁ ስገዱ ምክንያት فإن شدة الحر የሙቀት መበርታትና መጠንከር ከምን የመነጨ ነው ካላችሁ ሚን ፈይሒ ጀሃነመ ከጀሃነም ወይም ከገሃነም እንፋሎት ወይም ትንፋሽ የመጣ ነው ትነት ማለት ነው ፈይህ ማለት ሽታ ወይም ደግሞ ጠረን ወይም ደግሞ እንፋሎት ነገር ማለት ነው አንድ የሆነ ድስትም ሆነ ማን ሲፈላ ክፍት ስታረጉት የሚተነፍሰው ነገር የለም ያ ምን ይባላል ፈይህ ይባላል <coughs> ጀሃነም ሁለት ባህሪ አላት አንዱ ባህሪ ማቃጠል ነው አንዱ ዋስ ምን ይመስላችኋል አንዱ ማቃጠል ነው አንዱ ደግሞ በቅዝቃዜ በውስጡ ያለ ገቡን አካሎች መቅጣት ነው በቅዝቃዜ ስለዚህ ጀሃነም ወደ ጌታዋ ስሞታ ተናገረች የሚል ሐዲስ አለ ሌላ ቦታ ምን ብላ ያ ረቢ አከለ بعدي بعضا ከፊሌ ከፊሌን በለው ጀሃነም ራሱ ጀሃነም በላ ማለት ነው አልቻልኩትም ነደደ እኮ ነገር ይባላል ተቃጠለ ይባላል ራሱ አቃጠለን ሳይሆን ተቃጠለ እኮ ስለዚህ ምን ይሻለኛል ስትል فآذن لها ربها بنفسين ይላል ሁለት ጊዜ እንድተነፍስ አላህ ፈቀደላት አላህ ይጠብቃል ሁለቱን ትንፋሽ አንፈልገው አንደኛው በሙቀት ጊዜ ተነፍሳለች አንደኛው በቅዝቃዜ ጊዜ ትተነፈሳለች ስለዚህ ሙቀት በሚጨምርበት የሙቀቱ ዲግሪ በሚጨምርበት ስንት ዲግሪ ሲጨምር ሶላቱን ትንሽ የተወሰነ አቀዝቅዛችሁ ስገዱ ዋናው ሙቀት ላይ አትስገዱት ማለት ነው ምናልባት ፀሐይ እስከሚገባ መች ይቀዘቅዛል እንዳትሉኝ <clears throat> የተወሰነ የተሻለው ይመጣል ማለት ነው ጀፈይነ ሽደተል ሐር የሙቀት መጠንከር ሚን ፈሂ ጀሃነም ከጀሃነም እንፋሎት ትንፋጌ የሚነሳ ሁኔታ አለና ሽደቱ ገለያኒሃ የመፍራቷ ብርታቴ ከመፍላቷ ብርታቴ የሚነሳ ነው ለማለት ነው ተፈለገው ጀሃነመን ጀሃነሙን ጀሃነሚን አይባልም ይላሉ ዑለሞቹ የቋንቋ ባለሙያዎች ጀሃነመ ጀሃነሙ ነው የምንለው እንጂ ታንዊን ብዙ ጊዜ አይገባውም ይላል ዓለም ስም ሆኗልና እንደገና አጀሚ ነው ቃሉ ከአጀም ወደ አረብ የተወሰደ ነው ተአርቦ ነው ይላሉ ስለዚህ አይሷረፍም ማለት አይነወንም ይላሉ ለምን ለልዓለምየቲ አንደኛ ስም ነገር አይነወንም ተጨማሪ እለ ሲመጣ ወል አጀማ ሁለተኛ አጀም ሲሆን ይላሉ ወል ዑጅመቲ አጀም ሲሆን አይነወንም አህመድ የሚለው ለምሳሌ ኢብራሂም ቢኢብራሂምን አንልም በኢብራሂማ ነው የምንለው ለምን አጀምና ዓለምነት ስላለው ማለት ነው ይሄ እንግዲህ ግራመር ትምህርት ነው ይብዳቸዋል ለማንኛውም በሙቀት ሰዓት አወለ ወቅት ላይ መጀመሪያ ወቅቱ መጀመሪያ ላይ ከመስገድ ትንሽ ማዘግየቱ ይወደዳል ሙቀቱ እስከ ትንሽ ቀነስ እንዲያደርግ ባይሆን ወቅቱ እንዳይወጣ ጥንቃቄ ይደረግ እንጂ ነው እሺ አንድ ሐዲስ ልቅራና وعن رافع بن خديج رافع بن خديج رضي الله عنه انه قال قال رسول الله صلى الله عليه وسلم يا الله ملكتني قالوا من قالوا አስቢሑ ቢሱብሒ አስቢሑ አንጉ ቢሱብሒ ሱብህን በመስገድ ቅድም ሱብህን አወሎ ወቅት ላይ መስገዱ ይበልጣል ብያቸዋለሁ። አሁን ደግሞ ይህ ሐዲስ ምን እያለ ነው? አስቢሑ አንጉ ነጋ አድርጉት ማለት ነው። ቢሱብሂ በሱብሂ ሶላት ሱብሂን በመስገድ ወኢነሁ እርሱ አንግቶ መስገዱ አዕዘሙ የበለጠ ነው ሊኡጁሪኩም አጅራችሁን ለማብዛት رواه الخمسه አምስቱ ዘግበውታል ወሰሐው ትርሚዚ ትርሚዚ ጥሩ ብለውታል ወብኑ ሒብ ibn ሒባንም ጥሩ ነው ብለውታል እና ሱቢ ሶላትን አንጉ አሉ እዚህ ጋር አንጉ ማለት ምን ማለት ነው ቅድም ካነ ነብዩ ሰለላሁ ዐለይሂ ወሰለም አው ኩና ማ ነብይ ንሰሊ المغرب ንሰሊ الفجر بغلس ብሎናል ቅድሙ ሐዲስ በጨለማው ይሰግዱ እንደነበር ነግሮናል ያሁኑ ደግሞ ማንጋታቸው ይመረጣል አለ አጅራቸውን ያበዛዋልና አሉ ሁለቱ የተጋጩ ይመስላሉ የተቃረኑ ይመስላሉ ግን ትርጉሙን ካወቅነው አይቃረንም በጨለማ ይሰግዱ ነበረ ማለት ሲጀምሩት ጨለም እንዲያለ ይጀምራሉ ሱብሂ ሶላትን ማለት በጣም ስለሚያረዝሙ ቁርአን እየቀሩ እየቀሩ እየቀሩ ሲሰግዱ መቶ አንገት ሲቀሩ ምን ይሆናል አንዱ ረካ ላይ 50 አንቀጽ አንዱ ረካ ላይ 50 አንቀጽ ሲቀሩ 100 ደቂ አንቀጽ ተቀራ በሉ 100 አንቀጽ ደግሞ የሚወስሙት ወሰዱት ያን ሲቀንሱት ነጋ ማለት ነው ስለዚህ ጓደኛ ጓደኛ በሚያቀበት ሰዓት ይጨርስ ነበር እንደሚለው አሁንም አስቢሁ ቢሱብሂ ማለት የሱብሂን ሶላት አርዝማችሁ ስገዱት በደንብ እስከሚነጋ ሶላት አይመገኝ ያለባችሁ እንደማለት ነው ቁርአን ባረዘማችሁ ቁጥር አጅራችሁ ይጨምራል ይበዛል ማለት ነው እንጂ ቁጭ ብላችሁ እየጠበቃችሁ ሲነጋ በጣም ስገዱ ማለት እንዳልሆነ በደንብ ተረዱኝ ኢንሻአላህ አስቢሑ بمعنى اطيلوا القراءه بالصبح ما في صلاه الصبح ማለት ነው ابتداء الصلاه بغلس ይሆናል وانتهاؤه የሶላት መጨረሻው ደግሞ ንጋት ላይ ይሆናል ማለት ነው ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين